ሲነሳት ተመልከት፣ ፈንዙር ተመልከት፣ መአለ ኢለይህ አምሩ ጉዳዩ ወዴት እንዳዘነበለ ተመልከት። መጀመሪያ ለምን ነበር የሰሩት? ሐውልቱ ለምን ነበር የተሰራው? ሐውልቱ ለምን ነበር የተሰራው? ለማስታወሻ ነበር አይደል? ኢህያአን ሊዚክራቲም ወተዕዚመን ለሁም ነበር የተዘጋጀው ሲዘጋጅ መጀመሪያ ላይ ማለት ነው። ፈንዙር ተመልከት መአለ እንዴት እንዳዘነበለ ኢለይሂል አምሩ ጉዳዩ ወዴት እንደ አቅጣጫ እንደሄደ ተመልከቱ። መጀመሪያ ኢህያ ለዲክራቲ ኋላ ላይ ግን ምን ሆነ? ተመለከ ተመለከ ዑቢዳ ፈንዙር ተመልከት ማአለ ኢለይሂል አምሩ ጉዳዩ ወዴት እንዳዘነበለ አስበው ተመልከት። بسبب هذه الأنصاب التذكارية በእነዚህ በሰማዕታት ሐውልቶች ወይንም ደግሞ በማስታወሻ ሐውልቶች من الشرك بالله በአላህ ማጋራት ተፈጠረ هذا من العجب ومعاندة رسوله መላእክተኞች ጋር ጭቅጭቅም ተፈጠረ፣ ንትርክ ከማን ጋር ከማን ጋር ተፈጠረ? ከኑህ ጋር። መጀመሪያ ኑህ ጋር ተፈጠረ። በሷልህ ዘመን ከሷልህ ጋር፣ በሁድ ዘመን ከሁድ ጋር፣ በነብዩም ዘመን ከነብዩ ጋር ተጨቃጨቁ። እነዚህ አምስት አስማዕ ሪጃል ያልናቸው በነብዩም ዘመን ነበሩ። በነብዩም ዘመን ነበሩ። እነዚህ ራሱ በኑህ ዘመን የነበሩት ማለት ነው። ፈንጎር ተመልከት ማዓለይ ለይል አምሩ ጉዳዩ ወደ እንደተቀየረ ቢሰበብ ሀዚህ አልአንሳብ ተዝካሪያ በዚች በሰማዕታት ሐውልት ሐውልት ምክንያት ምን ተፈጠረ? ውዴታ ዘነበለ ሚን ሽርክ ቢላ በአላህ ማጋራት ተፈጠረ። በሱ ምክንያት ሌላ ወሙዓነጀት ሩሱል ከመላእክተኞች ጋር ጭቅጭቅና ንትርክም ተፈጠረ። ኑህን አንቀበልም አሉት። የፈለገ ነገር አምጣ እንጂ ሚማ ሰበበ ምክንያት ሆነባቸው። ይህ የሰማዕታትን ሐውልት ማክበራቸው ሚማ ሰበበ ኢህላከሁም የእነሱን ጥፋት ምክንያት ሆነ ለጥፋታቸው ለመጥፋታችሁ ምክንያት ሆነ። ቢጡፋን በማዕበል ማለት ነው። ጡፋን ማለት በኑህ ዘመን የነበረው የኑህ በኑህ ዘመን የነበረው ሱናሚ ነው። ጡፋን ማለት ሱናሚ ወይም ጡፋን ማለት ምንድነው? መጥለቅለቅ ማለት ነው። በውሃ መጥለቅለቅ ጡፋን ይባላል። በማዕበሉ ተጎዱ፣ በማዕበሉ ተመቱ። ግልጽ ነው አይደል? ፈንظر ተመልከት ማለይነ الامر ጉዳዩ ወዴት እንዳዘነበለ ተመልከተው ቢሰበብ هذه الامثال التذكاريه በዚች በሰማዕታት ሐውልት ምክንያት ምን ሽርክ ቢላህ በአላህ ማጋራት ተፈጠረ ወሙዓነደት ረሱል ከመላእክተኞች ጋር መፋለምና ከነሱ ጋር መጻረርም እንዲሁ ሙዓነዳ ማለት ድርቅና አልቀበልም ባይነት ትዕቢት ይሆናል ሙዓነዳ ከነቢያቶች ጋር ተጋፈጡ ለዚህ ጋር ረጋችሁ ሚማ ምክንያት ሆነ ደግሞ ይህ ጣዖት ማምለካቸው ይህ ከነብዩ ጋር ሙዓመዳ ማድረጋቸው ምን ምክንያት ለምን ምክንያት ሆነባቸው? እህላከውም እንዲጠፉ እንዲጠፉ ምክንያት ሆነ። በምን ቢጡፋን በማዕበል በመጥለቅለቅ በመጥለቅለቅ ማለት ነው። ወመጥቂህም عند አላህ ዘንድ እንድትጠሉ አደረጋቸው። ወዕንደ ኸልቂ ፍጥረታቱም ዘንድ እንድትጠሉ አደረጋቸው። ለዚህ ምክንያት ሆነባቸው ምን ምን ማድረጋቸው ሐውልትን መስካላቸውና ሐውልትን ማምለካቸው ለምን ዳረጋቸው? ለጥፋት ዳረጋቸው። መጀመሪያ በአላህ እንዳጋሩ አደረጋቸው። ቀጠለ ሙዓነደቲ ሩሱሊ ከመላእክተኞች ጋር እንዲፋለሙ አደረጋቸው። ይህ ደግሞ ለምን ምክንያት ሆነ? ኢህላኮም በጥፋን በጥፋን እንዲወድሙ ተደረገ። ወመቅቲም ዐንደላህ አላህ ዘንድ እንዲጠሉም ተደረገ። ወዐንደ ኸልቅ የፍጥረታቱም ዘንድ ሚማ የዱሉ የሚጠቁመን አላ ኹጡረት ተስዊር መቅረጽ አደገኛነቱን ከዚህ እንረዳለን። ተስዊር መቅረጽ አደገኛ መሆኑ ምስልን መመሰል ምስልን ማዘጋጀት ወነስቢ ሱወር ምስሎችን መትከልና ማቆም አደገኛ እንደሆነ ከዚህ እንረዳለን። አንዙር ولهذا ለዚህም ነው ለዓነ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ተራግመዋል። አልሙሰዊሪን ቀራጮችንና የሰውን ምስል የሚያዘጋጁ ነፍስ ያለውን ምስል የሚያዘጋጁትን ነብዩ አለይሂ ሰላቱ ወሰላም ተራግመዋል። ወአኽበረ ተናግረዋል ነብዩ አለይሂ ሰላቱ ወሰላም አነሁም እነዚህ ምስል የሚያዘጋጁ ሰዎች አሸዱናሲ አዛበን አሸዱናሲ ከሰዎች ሁሉ የበረታ አዛበን ቅጣታቸው የውመል ቂያማ የቂያማ ቀን እንደሆነም ተናግረዋል። የቂያማ ቀን ቅጣታቸው የበዙ ከሰው ልጅ ይልቅ ከሰው ልጅ ሁሉ ቅጣታቸው በጣም የሚበረታባቸው እነማን ናቸው? ሁሙል ሙሰዊሩን ብለዋል ነብዩ አለይሂ ሰላቱ ወሰላም። ለዚህ ነው ሱራ ይቻላል አይቻልም ባለው ላይ ዋናው የጭቅጭቅ መነሻ ሳይሆን ማድረግ ያለብን ጥንቃቄ በየራሳችን ነው። አንድ ሰው ይበቃል አይበቃም፣ ሐራም ነው ሐላል ነው፣ እንደዚህ ነው ተፋልፏል ምናምን ያድርግ። ዋና ጭቅጭቅ ውስጥ አይደለም መግባት ያለብን፣ ግን አደገኛ ነገር እንደሆነ መረዳት አለብን። ፍርፋ ፍርፍ ነገር መያዝ አያስፈልግም። ሱራ አሱራ ትርፋ ትርፋ አያስፈልግም። ለሚል ካርድ አለ፣ ለመታወቂያ አለ፣ ለምን አለ። ለማያስፈልግ እናደርገዋለን። ለጓደኛ ማስታወሻ ተው። ይህንን እንጠንቀቅ። የነብዩ ሐዲስ ነው። ኺላፍ ቢኖርም አለ፣ የዑለማዎች ኺላፍ አለ አለ ግን አልቡዕዱ አውላ የነብዩ ሐዲስ ነው። ምንም ማድረግ አይቻልም። የትም አንሄድም። ደግሞ መሪያችን እሱ ነው። Yeah. ወለሃዛ ለዚህም ለምስል አደገኝነት ለአነ ነብዩ ሰለላሁ ዐለይሂ ነብዩ ተራግመዋል። እነማን ነው? ምስል የሚያዘጋጁትን ከልክለዋል። ነብዩ ዐለይሂ ሰላቱ ተራግመዋል። ወአኽበረ ተናግረዋል ነብዩ ዐለይሂ ሰላቱ ወሰላም ወአኽበረ አነሁም ምስል አዘጋጆች አሸድናት አዛበን ቅጣታቸው የበረታ መሆኑን ቅጣታቸው የበረታ የመልክ ያመቲ የቅያማ ቀን ቅጣታቸው የበረታ መሆኑን ነብዩ ገልጸዋል። ወአመረ አዘዋል ነብዩ አለይሂ ሰላቱ ወሰላም ቢጠምሲ ሶር ምስልን አጥፉ ብለዋል። ነብዩ አለይሂ ሰላቱ ወሰላም ምስልን አጥፉ ብለዋል። ወአኽበረ ነብዩ ተናግረዋል አለይሂ ሰላቱ ወሰላም ምንን አነል መላኢካ መላኢካዎች ላተድኹሉ አይገቡም በይተን ቤት ውስጥ ይሄ ሱራ ምስል አለበት ቤት ውስጥ አይገባም አይገቡም። ከዚህ በላይ ጉድለት የለም። እኛ ዋናው ምንድነው ምንድነው ሳይሆን ምስል አለበት ቤት ውስጥ መላኢካ የማይገባ ከሆነ ይበቃናል። ሌላ ከዚህ በላይ ጉድለት አለ። መላኢካ አልገባ ማለት ረህማ የለም ማለት ነው። መላኢካ አልገባ ማለት ሸይጣን ይገባል ማለት ነው። መላኢካ ይገባ ማለት አደጋ ነገር ነው፣ ክስ ነው ማለት ነው ቤታችን። ስለዚህ እንደዚህ ምስል ምናምን የአቦት የአያት የአክስት ምናምን ማስታወሻ ብሎ መለጠፍ ግድግዳ ላይ ተነክሩኩ ምንም ነገር አያደርግም። ጥቅም የለውም ደግሞ ጥቅም የለውም። ወአኽበረ ተናግረዋል አነል መላኢካ መላይካ ብለዋል ነብዩ አለይሂ ሰላቱ ወሰለም ላተድኹሉ አትገባም በይተን እቤት ውስጥ አትገባም ፊህ ሱራ ምስል አለበት ቤት ውስጥ አትገባም ምስል አለበት ቤት ውስጥ አትገባም ብለዋል መላእክት መላእክቶች አይገባም ሁሉ ذلك ይህ ሁሉ ምን አጅሊ መፋሲድሃ ጥፋቱ በጣም የበረታ ስለሆነ ነው የምስል ፎቶ የምስል እንትን የምስል አደጋ ጥፋቱ በጣም የበረታ በመሆኑ ነው ምን ልጠቃችሁ ዛሬ ከልመላኢካ ላተድኹሉ በይተን ፊሂ ሱራ ኩሉ ዛሊክ ይህ ሁሉ ምን አጅሊ መፋሲድሃ ጥፋቷ ያመዘነ ስለሆነ ነው። ወሽደት መኻጢሪሃ አደጋነቷ የሚበረታ ስለሆነ ነው። አለል በኡማው ላይ ፊ ዐቂደቲሃ ዐቂዳዋ ላይ አደገኛ ነገር ስለሚፈጥር ነው። ኩሉ ዛሊክ ሁሉ ይሰማችኋል አይደለም? እነሱ ናቸው እኔ ስሙ ኩሉ ዛሊክ ሁሉ ምን አጅል መፋሲዳሃ ጥፋቱ በጣም የበዛ ስለሆነ ነው። ወሽደት መኻጢሪሃ አደጋዋም የበረታ ስለሆነ ነው። አለ ኡማ በኡማው ላይ አደገኛ ስለሆነ ነው። ፊ በዚች ኡማ አቂዳ ላይ አደገኛ ነገር ስለሆነ ነው። ተጠንቀቁ ብለው ነብዩ የተራገሙትን ነብዩ ከፍተኛ የሆነ ማስጠንቀቂያ የሰጡትን በቡኻሪ በሙስሊም እጅግ ሶሒህ የሆኑ ሐዲሶች አሉ። ቡኻሪና ሙስሊም ብቻ የዘገቧቸው ሐዲሶች እና አደገኛ ስለሆነ ነው እንደዚህ አይነት ክልከላውም የበረታበት። አሁን ሱናዎች ትኩረት የሰጡትም ለዚህ ነው። በእብኑ ተይሚያ ዘመን አልነበረም ይሄ እንትኑ ፈኢነ አወለ شرك የመጀመሪያው ሽርክ حدث የተከሰተው في አርድ ምድር ላይ የተከሰተው የመጀመሪያው ሽርክ ፈኢነ አወለ شرك የመጀመሪያው ሽርክ ሐደተ في አርድ ምድር ላይ የተከሰተው ካነ ነበረ بسبب ምክንያት መስፊት الصور ምስሎችን በመስቀልና በመትከል ነበር የተፈጠረው። በዚህ ነው አይደል በዚህ ነው የተፈጠረው። በእነማን በእነማን ዘመን ነው የተፈጠረው? ፊ ቀውሚ ኑህ ነው። በኑህ ዘመን ነፍስ በእሱ ነበር እንዴ እ ነፍስ በእሱ ነበር። የአምስቱን ሰዎች ሐውልት ስላቆሙ በዛ ምክንያት ነው የመጣው። በተለይ ከኋላ የከለከልናቸው አሉ። እነማን እነማን ያሉ ወላ ሲየማ ብሎ ያመጣው ነገር አለ። ወላ ሲየማ የነከለን ብሎ የተናገረው አለ። እነማን እነማን ነበሩ? የዑለማ ረሳችኋቸው? ቃዳት፣ ጦር መሪዎች፣ ሩአሳ ፕሬዝዳንቶች ምናምን ወል ወልሙዓዘሚን እነዚህ እነዚህ እነዚህ በተለይ በጣም አደጋ ውስጥ ይከታል። በጣም የመመለክ እድሉ ሰፊ ነው። ወሰዋኡን እኩል ነው። ካነ ቢሆን ሀገነት ይህ መትከል ሊስወር ምስልን መትከል ወተማቴል ሐውልትንም ፊል መጃሊስ ዋና ፓርላማ ቦታም ይሁን አውል መያድን መቀመጫ ቦታ ማለት መጃሊስ ማለት ለውይይት የሚሰበሰቡበት ማዕከልም ቢሆን ሙስሊም ሀገር ክልክል ነው። እዚህ የግድ ነው። ይፈቅዱብሃል፣ ይደርሳለ። ሰዋኡን እሱን ነው ነፍሱ አሊሱወር ምስሎችን መትከል ማቆም፣ ምስሎችን መለጠፍ፣ والتماثيل ሐውልቶችንም እንደዚሁ መትከል في المجالس في المجالس ዋና መሰብሰቢያ ማዕከላት ፓርላማ ሊሆን ይችላል። ዑለማዎች ይከለክላሉ። ሀይአቱ ኪባሪል ዑለማ يتلالك علماء تشوفه ليادر آه أكثر عنكو يا لرسول صدق في المجالس ما مسكت سبيا ما أكلمون أو الميادين الدبابة الدبابة يملايون أو الحدائق عتاسل تمسكون أو الشوارع وأنا مجنان يا بودانا وتملايون في المجالس عندنا مجالس مثل سبيا ما أكل أو الميادين الدبابة أو الحدائق ምንድነው ሀዳይ አታክልት ይህም ደግሞ አንዲት ከተማ መግቢያ ላይ የመጀመሪያ የፕሬዝዳንቱ እንትን ይመጣል ለንጉስ ፉአድ ይመጣል ከተማው መግቢያ ላይ ከተማው ዋና ዋና አደባባይ መገናኛ ላይ ለማስታወቂያ የሚሆን ለምንም ይተቃቀሉታል። ያ ሁሉ አደጋ ነው። መፋሲዱሁ አውላ ማን ያመልከዋል አይባልም። ማን ያመልከዋል አይባልም። ፈኢነሁ ይህ ድርጊት ሙሐረሙን እርም ነው። ሸርዓን በሸሪዓችን لأنه ወሲላ መዳረሻ መንደርደያ ስለሆነ ኢለ ሽርክ ወደ ትልቁ ሽርክ መጓዣ መስመር ስለሆነ ወፈሳድ አልዓቂዳ ወደ ዓቂዳ ብልሽት ስለሚያመራ ወኢዛ ካነ الكفار ከሃዲያኖች ቢሆኑ አልዮም ዛሬ ላይ ካፊሮች የሆኑ እንደሆ ያዕመሉነ የሰሩት እንደው ሀዘል አመል ይህን ስራ ያለምንም ገደብ ቢሰሩት እኛ መስራት አለብን እንዴ? ሊአነሁም ምክንያቱም እነሱ ለይሰ ለሁም ዓቂዳ ዓቂዳ የላቸውም። يحفظون عليها የሚጠብቋት ዓቂዳ የላቸውም። ዝም ብለው እንደፈለጉ እንደፈቀዱት ይኖራሉ። ኡላኢከ ከልአንዓሚ በልሁም አበል እንደ እንስሳ ነው የሚኖሩት የነሱ ህይወት። አቂዳ የላቸውም። አቂዳ በዚህ ይበላሻል፣ በዚህ ይበላሽብኛል፣ በዚህ ልጠብቀው የሚባል አመለካከት ጭራሽ የላቸውም። ለዚህ ነው ሁሉም ነገር ለቀውታል። ልቅ ነው፣ ገደብ የላቸውም። ፈኢነሁ ሙሐረሙን ሸርዓን መስቀል ክልክል ይህንን ማንጠልጠልም ሆነ መትከል ክልክል ነው። ለአንሁ ወሲለቱ ለለሽርክ ወደ ሽርክ መዳረሻ ስለሆነ ወፈሳድል አቂዳ አቂዳን ደግሞ ጥያቄ ምልክት ውስጥ ስለሚያስገባ ወኢዛ ካነ አልኩፋር ካፊሮች የሆኑ እንደሁ አልየውም ዛሬ ላይ ያዕመሉነ እየተገብሩ የሆኑ እንደው ሀዘል አመል ይህን ስራ እኛ መስራት አለብን። ለአነሁም ለዚህ ምክንያት ነው እነሱ የሚሰሩት ለይሰ ለሁም የላቸውምና ነው አቂዳ አቂዳ የላቸውም እምነት ዩሐፊዙነ አለይሃ የሚጠባበቁት አቂዳ የላቸውም። እኛ ግን አቂዳ አለን። አቂዳችንን የሚያበላሽና ከአቂዳችን መስመር የሚያወጣን ነገር ሁሉ እንቆጥላለን። በእኛ አቂዳ አለን፣ እምነት አለን፣ ኢማን አለን፣ እስላም አለን፣ መመሪያ አለን፣ ልጓም አለን። ይሄ فإنه لا يجوز አይቻልም ለሙስሊሚን ለሙስሊሞች ግን አይቻልም እየተሸበሁ ቢም እንደ ካፊሮች ልቅ መሆን የለባቸውም። በየአደባባዩ በየምኑ የፕሬዝዳንቱን የምኑን ፎቶ እየለጠፉ ተማዘዝ መሄድ ወሽኝ ሸርዓን ወይሻሪኩሁም ሊጋሯቸው في هذا العمل በዚህ ተግባር ላይ ሊጋሯቸው አይፈቀድም። ለምንድን ነው ያልተፈቀደው? ሒፋظን አላ አቂደቲህም አቂዳቸውን ለመጠበቅ እምነታቸውን ለመጠበቅ ሁድ የት ያመራል የእነሱ የጅብሪል ፎቶ የገብርኤል ፎቶ አለ፣ የኢየሱስ ፎቶ አለ፣ የምን ፎቶ የማርያሙ የምኑ የምኑ ያዕቡዱና አለ ሁሉ ለቅዱስ እኛ ጋር ደግሞ ምን አለ የቡራቅ ምናምን አለ አይደል ቤት የሚሰካል ሳሳት መጀመሪያ ቡራቅን የሚያውቀው የለም ያየውም የለም እንደዚህ ያ አይነት ደግሞ ሴት የሚመስል አይደለም ደግሞ ቡራቅ እንግዲህ ከየት ምን አይነ ወጀዱ አላህ አለ ሴት እንዳገኙ በቃ የቡራቅ ፎቶ ማለት እንደነ ማርያም ፎቶ ማለት ማርያምን ያያታል እንዴ ዝም ብሎ በግምት ነው የሳሏል በግምት ይሄን ትመስላለች ብሎ ነው ያቀረበው ፈከዛሊከ ቡራቅንም እንደዚህ መሆኑን ማንም ያቀለው የለም ሲነገር በሐዲስ የተነገረው ከበቅሎ ዝቅ ያለ ከአህያ ከፍ ያለ ነው ያሉት እንጂ ሱፉ ምን የመሰለ ይሄን የመሰለ ኮፍያ አድርጎ ከዚህ በላይ የሴት አለ፣ ከዚህ በላይ ደግሞ ፈረድ እና ነው ጀዱ ሀዳ ይሄ እኮ ዝም ብሎ ባመለካከት ነው። ሰው ቡራቅ ተብሎ ሲጣብበት ትልቅ ነገር ይመስላል ያንን ወጥቶ ቤት ውስጥ ይለጠፋል። ሱብሃንአላህ ቢያንስ ቢያንስ እንደው የፎቶ ኺላፍ አለ ቢባልም እንኳ መላኢካ አለመግባቱ ላይ ኢትፋቅ አለ። ይበቃናል። ይሄ በቃ ምን ፋጭር ነገር ነው። ነጭ የሚያጨቃጭቅም አይደለም፣ የሚያጨቃጭቅም አይደለም። ኢንሻአላህ ቆጠብ ማለት ነው። እኛ ላላ ማለት የሆነ አቂዳችን ላይ ያለን አካሄድ ጠበቅ ካለ ለራሱ ማንም አይደለም እንትን የሚለው እንዴት ፎቶ ይከለከላል አይደለም። እኛ ቲሸርት ላይ ፎቶ አለ፣ የተጫዋች ፎቶ፣ የሆነ ነገር ላይ ፎቶ፣ እባብም ይሁን ما فيه روح ነው አይደል የተከለከለው? ይህ ሰው እኮ አይደለም ما فيه روح روح ያለበት የጉንዳን ፎቶ አለበትን ራሱ ለብሰን ባንስብ ተጠውላ መለካ ይርቀናል። ዋናው ነብዩ አለይሂ ሰላቱ ወሰላም ከተናገሩት ምንም መፈናፈኛ የለም። في هذا العمل ማንኛውም ራሱ ዑለማዎች የሚፈቅዱት ለምሳሌ ከዑለማዎች ውስጥ ሼክ አልባኒ አይፈቅዱም። ለሼክ አልፈውዛን ባለ ኪታቡ አይፈቅዱም። ይኸው ቀራሉ። ሙሐዲሶች አይፈቅዱም። ዑተይምን አንድ የተናገሯት ነገር አለ። ለማንም አንስተህ ተጠቀም ማለት አይደለም፣ ግን ይበቃልሃል። ምን ፎቶ መነሳት ትችላለህ። ፎቶ ስትነሳ ግን ለማስታወሻ ብታስቀምጠው የልእክቲና ግን ተው ነው የሚለው። ለማድነብ ለማስቀመጥ ግን ተውት። ለሌላ ነገር እናንተ አስፈላጊ ለሆነ ነገር አድርጉ፣ ችግር የለም። እነዚህኞቹ ደግሞ በክት እንደምንበላ መድረሻ ስላጣን ነው እንጂ ሀታ ለመታወቂያ እንኳ አይሆንም የሚሉት ግን ይበቃልናል። ለምን የግድ መድረሻ የለንም ምን ይላሉ። አሁን ልዩነታቸው እዚህ ላይ ነው። እነዚህ ሐላል ሆኖልህ ትሰራለህ ነው፣ እነዛ ደግሞ የግድ ማድረግ ስላልቀረ ይላሉ ሁለቱ ዑለማዎች ማለት ነው። ሌሎች በእንትንም በተለያየ ነገርም ሊበቃ ይችላል ይቻላል። ግን እነሱ ራሱ ለቅቲና ይቻላል ብሎ እስካሁን የሚል የለም። ፎቶ እየተነሳ ለጓደኛ ስት ፎቶ እየተነሳ እንደዚህ አድርግ፣ ፎቶ እየተነሳ እንደዚህ ልቀቀው፣ እንደፈለግን ተባድመን ቆመን ተኝተን ምን ብለን ይህ ተው ምን እኮ ዑለማ ሁሉ እኮ ይፈቅዳል ማለት አይደለም። ሀታ የሚፈቅዱት እንኳ አይፈቅዱም። ይሄ አደጋ እንደሆነ እኮ ያውቃሉ። ኺላፍ ያለበትን ነገር የሚፈቅዱት እንኳ ኺላፍ ያለበትን እንራቅ ነው የሚሉት። መጨናነቅም አይደለም እርግጠኛ ነኝ የምትጨናነቁ አይመስለኝም እንደዚህ እዚህ የምትጨናነቁም አይመስለኝም አዎ መቆጠብ ለመቆጠብ ነው አውላው ለኛ ይሻላል ነው እኛ እኔ በቃ ላይ በቃ እያላችሁ ልትጨቃጨቁ አይደለም አልኸላ ፈትሩኩ ወላሂ አደራ እንደዚህ አይነት ነገር አታልፉ መካከል ነው እየተሸበሁ ቢህም ካፊሮችን መምሰል አይፈቀድም። ወይ ሻሪኩም ሊጋሯቸው ፊ ሀዛል አመል በዚህ ተግባር ላይ ለምን ተካዘን አለ አቂደትህም አቂዳቸውን ሙስሊሞች መጠባበቅ አለባቸውና አለቲ ይሄ መስሩ ቁወትህም የኃይላቸው ምንጭ ናት። ወሰዓደትህም የደስታቸው ምንጭ ናት። አቂዳ አቂዳም በማንኛውም ነገር መዘረፍ የለበትም። አቂዳችን በምንም ነገር መደፈር የለበትም። በቃ አቂዳን የሚሸራርፍብንን ነገር ሁሉ መራቅ ከወዲሁ ማጠር ነው ያለበት። አዛሁ አዛሁ ዲኑና ወኢስላሙና ወአቂደቱና وحادثنا وقرآننا ونبينا عليه الصلاة والسلام نهانا هذا ከልክለዋል በደንብ የጀሰን ስለሆነ ነው ምን አይደለም ነብዩ አለይሂ ሰላቱ ወሰላም ቂራሙን አስወግጁ ነው ያሉት የትም አንሄድም በቃ መሄጃ የለንም የግድ መነሳት ካለብን እንነሳለን ከዛ ውጭ ያለን ነገር ግን ትርፉን እንተው በቃ ምንም አይደለም ትርፉ አኬት ውስጥ የሚቀመጥ ቦታ ላይ እዚህ ላይ ግርግዳ ላይ የሚሰጠን እኛ ቢያንስ ፎቶ መነሳቱ ሐራም ነው ሐራም አይደለም የሚለውን ተውትና አለበት ቦታ ላይ ምን አይገባም መላይክ አይገባም ከተባለ ከኛ ከዚህ በላይ እጥረት ከዚህ በላይ ጉድለት ምን ይፈጠርብናል? ስለዚህ ስንም ርቀዋለን። አስፈላጊ ከሆነም እንነሳለን። አይደለም ሁፎ ሙሉውን ክልክል ነው አይደለም። ተግባብተናል። እስኪ ጥያቄ ጠይቁ። የለም ጥያቄ ኡስታዝ አሉ። ይሄ ከተማ ኡስታዝ የድሮ ማለት ነው። ትልቅ ኡስታዝ ነበሩ። አንድ ጥያቄ ጠይቁ። የሚገርም ነገር ተመልከት። እነሱ ሱፊያ ናቸው። አህሉ ሱናው ይበቃል ነው የሚለው። እኔ አንድ ነገር ግን እኔ በጣም የገረመኝ አሉ። እናንተ መውሊድ መውሊድ መውሊድ መውሊድ ትሉናላችሁ አሉ። ግን እናንተ ምን እንደምትሰሩ ታውቃላችሁ አሉ። ወላሂ በጣም አጂብ ምን ስላችሁ እንዳለ ሁሉም ግማሹ ቲሸርቱ ላይ ሙናሳድጉ ቲሸርቱ ላይ የተጫዋች ምስል የለበሳል አሉ። ይሄን አስፈለክም ይሄ በሐዲስ አራት ሐዲስ ሙተፈቅ ላይ ሐዲስ እያለ ይሄ እያለ መውሊድ መውሊድ ስላለ እዚህ ሙሐረማት እያለ ያንኛው ቢድዓ ነው። ቢያንስ ራሱ የሆነ ነገር እንኳን ሹብሃ ይኖራል። ይሄ እኮ ሹብሃ የሌለበት ነው አሉ። እኔ በጣም ገረመኝ እሳቸው አረዳዳቸው ለምን እንደሆነ ታውቃለህ? ፈሆ ሙሐዲስ ሐዲስ ላይ በጣም ጥልቀት አለው ሰውዬው። ለዚህ ነው ይሄንኛውን ተወውና ይሄ እዚች ትንሿ ላይ ከምትጮሁ ዋናው መሐረም የሆነው ኢስቲፋቅ ያለበት ሐዲስ አራት አምስት ሐዲስ በግልጽ የመጣበት እያለ ለምን እዚህ ላይ ትሻማላችሁ? ይህን ግን ከልከላ ትፋቃላችሁ ብሎ ጠየቁ። አይ ይሄ የተለያየ እንትን ስላለበት ኢንሻአላህ ብቻ እስከዚህ ድረስ አለ። መሐዲሶች እንደዚህ ውስጥ ፈልቀው ገብተዋል። ዋናውን ፎቶ መነሳት ይቻላል አይቻልም፣ ይቻላል አይቻልም። ላ ብዙ ቦታ የምትነሳ ፈላስ ስለሆነች ደስ ጭቀጭቅ